الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إلى نسعي كنا نقول إن النبر لا نسعي كنا نقول إن النبر قبل أن يفرض علينا التشهد በእኛ ላይ ተሸሁድ ፈርድ ከመደረጉ በፊት ይላል አብደላህ ብን መስዑድ ነው ራሱ ወሊነሳኢ ሸይኹ ነሳኢ ላይ ያለው የቀራነው አሁን ሙተፈቅ አለ ቡኻሪ ሙስሊም ላይ የነበረው ነው ነሳኢ ላይ ኩና ነበር ነቁል እንዲህ እንል ነበር ቀብለ አዩፍረዱ አለይና በእኛ ላይ ከመደንገቡና ግዳጅ ከመሆኑ በፊት አተሸሁድ ተሸሁድን ማንበብ ተሸሁድ ማለት ምን ማለት ነው? ተሸሁድ ማለት ሁለቱ ሸሃደተይን ስላሉባት ነው ተሸሁድ የተባለች ተሸሁድ የሚባለው ተሸሁድ አልአወልም ይሁን ተሸሁድ አልአኺርም ይሁን ተሸሁድ የተባለው አተህያት መቅራት ማለት ነው። ተሸሁድ ተሸሁድ የተባለው ሸሃደተይን ስላለበት ነው። ቀብለ አዩፍረዱ አለይና ተሸሁድ ተሸሁድ በእኛ ላይ ከመደንገቡ በፊት ወሊ አህመድ እያሉ ነው። ኩና ነቁል ቀብላ እየሰራ አለይነ ተሸሁድ የተናገሩት ነገር አለ እዚህ ምን አሰላሙ አለላህ፣ አሰላሙ አላ ጅብሪል፣ አሰላሙ አላ ነብይና፣ አሰላሙ አላ ሚካኤል፣ አሰላሙ አላ እስራፊል፣ አሰላሙ አላ ኢብራሂም፣ አሰላሙ አላ ሙሳ አላ ኢሳ ይዘረዝሩ ነበር። አሀ እንደዚህ ከምትሉ እኮ ይህን በሉ አሉና አተሕያቱ ነብዩ አስተማሯቸው። ደግሞ አሰላሙ አለላህ አትበሉ፣ ሰላም በአላህ ላይ ይረጋገጥ አትበሉ። አላህ ራሱ ሰላም ነው። ከሱ ሰላም እናገኛለን እንጂ ለሱ ሰላም አይጠየቅለትም ማለት ይሄ ደግሞ አላ ጅብሪል አላ ሚካኤል አላ እስራፊል አላ ሙሐመድ አላ አህመድ ምናምን ከምትሉ ምን በሉ አላቸው አሰላሙ አለይከ አዩሃ ነቢዩ ወረሕመቱላሂ ወበረካቱ አሰላሙ አለይና ወአላ ዒባድላህ ሳልሒን ስትሉ በቃ ምን ገባላችሁ? በመሬትም በሰማያትም ያለ የአላህ ባሪያ ሁሉ ውስጥ ይካተትላችኋል ስም ከምትዘረዝሩ ብለው አስተምረዋቸዋል። ከኋላ ያለፈውን እዚህ ውስጥ ወለ አህመድ ለኢማሙ አህመድ ደግሞ አነ ነብ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም አለመሁ ተሸሁድ አህመድ ላይ እንዲህ ብሎ ነው የተናገረው አብደላህ ብን መስዑድ አነ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ አለመሁ ተሸሁደ ተሸሁድን እንዳስተማሩት ነው የተናገረው። ኢልተፈተ ኢለይና ረሱሉላህ ነው አይደል የሚለው ሙተፈቅ አለይሂ ላይ ኢማሙ አህመድ ኪታብ ላይ ስትገቡ ደግሞ የምታገኙት መጀመሪያ ላይ አለመኒ ረሱሉላህ ሰለላሁ ዐለይሂ ወሰለም አተሸሁድ ብሎ ነው የተናገረው። ነብዩ ተሸሁድን አስተማሩ። ወአመረኒ አን ኡዓልመሁና ለሰዎችም እንዳስተምር አዘውኛል የሚል ኢማሙ አህመድ ዘገባ ላይ አለ። በላይ ቡኻሪና ሙስሊም ላይ ኢልተፈተ ኢለይና ነው የሚለው ዘወር ብለው ለኛ እንደዛ አስተማሩን ያለው። ኢማሙ አህመድ ላይ ደግሞ አንነብዩ ሰለላሁ ዐለይሂ ወሰለም አላህ መላእክተኛ አለመሁ ተሸሁድ ተሸሁድ እንዳስተማሩት ነው የሚነግረን እና ወአመረሁ አዘውታል ነብዩ አብደላህ እብን መስዑድን አዩዓልመሁና ለሰዎች እንዲያስተምር ይሄን ተሸሁድ ለዚህ ነው ተሸሁድ አታህያቱ አልሙባረካቱ አሰለዋቱ አጠይባቱ ይልና ሊላሂ ነው የሚለው ሌላው የእብኑ አባስ ዘገባ ማለት ነው። እብኑ አባስም ሰሃቢይ ነው፣ አብደላህ ብን መስዑድም ሰሃቢይ ነው። ከዚህ ውስጥ ዑለማዎች የመረጡት የትኛውን ነው? የአብደላህ እብነ መስዑድን መርጠውታል። ለምን? ሙተፈቅ ዐለይህ ቡኻሪ ሙስሊም ላይ ያለ ብዙ ኩቱቦች ላይ እናገኛለን። አሶህ አርጀ አሽሃር የሆነው እሱ ነው። በጣም እንትን በሰነድን በኩል ጠንካራው ማለት ነው። እንዳውም ራሱ ሌላ የሚጨምሩት case አለ። ምን ነብዩ عليه الصلاة والسلام ካስተማሩት በኋላ ለሰዎች አስተምር ብለው ነግረውታል። ይሄ ነገር በጣም أولى ና በላጭ ሊሆን ነው ብለዋል። አስተምረው አስተላልፈው ብለውታል ነብዩ عليه الصلاة والسلام። ስለዚህ አብደላህ ብን መስዑድን ብንቀራ አውላለናል፣ ለእኛ አፍዶል ይሆንልናል። ولكن ሐዲስ ተቃራኒ እስካልሆነ ድረስ እንዳመጣጡ መጠቀም እንችላለን። የአብደላህ ብን አባስን የሐፈዘ ይቅራሱ፣ የአብደላህ ብን መስዑድን የሐፈዘ ይሄንን ይቅራ። አፍቶሉ ግን ይሄ ነው። ተግባባን አይደል? የአብደላህ ብን አባስ ምንድን ነው የሚለው? ብዙ የሐፈዝ ነው፣ እንደዛ ነው። التحيات المباركات الصلوات الطيبات لله ነው የሚለው መጨረሻ ላይ። ይሄንኛው ደግሞ አተህያቱ ሊላህ ይልና ወሰለዋቱ ወጠይባቱ ነው የሚለው የሚገረው ከማዕና ራሱ ከሚኒንግ በኩል ይሄንኛው ይቀደማል ነው የሚለው። ወሰለዋቱ ወጠይባቱ ዋው ዋው ያለበት በጣም ጥሩ እንትን ማዕና ያዝላል ውስጡ አለና አፍሉ አብደላህ ብን መስዑድ ነው ብያቸዋለሁ። ولمسلم لمسلم عن ابن عباس رضي الله تعالى عنه كابن عباس قال ابن عباس እንዲህ ብለዋል كان رسول الله صلى الله عليه وسلم የአላህ መላእክተኛ يعلمون التشهد ተሸሁድ ያስተምሩን ነበር ይላል አብደላህ ብን አባስ ነው ተሸሁድ ያስተምሩን ነበር ምን ብለው አታህያቱ፣ አልሙባረካቱ፣ አሰለዋቱ፣ አጠይባቱ ሊላህ ይህንንም አስተምረውታል። ለማን ነው የሚያስተማሩት? ለአብደላህ እብኑ አባስ ያንኛው ደግሞ ለአብደላህ እብነ መስዑድ አዩል ሐዲተይን ሙቀደም የትኛው ነው ተቀዳሚ? አፍዶሉ የአብደላህ እብነ መስዑድ ነው ማለት ነው። ማሻአላህ አታህያቱ ልቅና ክብር፣ አልሙባረካቱ ረድኤት መባረክ፣ አሶለዋቱ አምስት ወቅት ሶላት፣ አጠይባቱ መልካም ሐላል ነገር ሁሉ መልካም ተግባር፣ መልካም ንግግር፣ መልካም ድርጊት፣ መልካም ኢዕቲቃድ ሊላህ ለአላህ የተገባ ነው። እዛ ጋር የተያዙ ናቸው። ይሄ ግልጽ ነው አይደል? እዚህ ድረስ ነው የሚለያዩት የአብደላህ ብን መስዑድና የአብደላህ እብኑ አባስ እስከዚህ ነው የሚለያዩት የሚለያዩት ሊላህ ካለ በኋላ አሰላሙ አለይከ አዩሃ ነብዩ ወራህመቱላሂ ወበረካቱ እስከ መጨረሻው ድረስ አንድ አይነት ናቸው። እስከዚህ ድረስ ብቻ ነው የሚለያዩት የአብደላህ ብን መስዑድ እና የአብደላህ እብኑ አባስ ማለት ነው። ኢላ አኺሪ እስከ መጨረሻው ድረስ ቀጥሉበት እናንተ እያለ ነው። ከላይ አምጥታቸው አሟሉት፣ ችግር የለም። እስከዚህ ድረስ ብቻ ነው የሚለያዩት። ተግባባን? አሰላሙ አለይከ ካሉ ጀምሮ ተመሳሳይ ናቸው። ግልጽ ነው። وعن فضالة بن عبيد وعن فضالة بن عبيد فضالة بن عبيد فضالة بن عبيد رضي الله تعالى عنه قال እንዲህ ይለናል። ይህ ታላቅ ሰሐቢይ ማለት ፈዷላ ማን فضالة بن عبيد ابن ابن نافذ بن قيس يكنى أبا محمد አባ ሙሐመድ ይባላል። الأنصاري አንሳራዊ የመዲና ሰው ነው። الأوسي ከአውስ ጎሳ ነው ዘሩ። አወሉ መሻሂድ መጀመሪያ የተሳተፈው እሁድ እሁድ ላይ ነው። ከእሁድ ጀምሮ ነው መሳተፍ የጀመረው። በድር ላይ አልነበረም ማለት ነው። ثم شهد ما بعدها ከእሁድ በኋላ ያሉትን ከነብዩ ጋር አብሮ ዘምቷል በያዕ ሪድዋን ተህተ እንትን ሙባያዓተ ሸጀራዋ ስርም አብሮ ተሳትፎ ነበር ኢለሽ እንተቀለ ኢለሻም ወደ ሻም ወደ ሶሪያ ሂዷል ወሰከነ ደመሽቅ ደማስቆ ኖሯል ሰውዬ ማለት ነው ፈቶኬ ፈቱሌ ቢሃ አልቀባ ቃዲ ሆኖ አገልግሏል። ለሙዓዊያ ለሙዓዊያ ዘመነ ኹሩጅ ኢላ ወደ ፍልስጢን ሙዓዊያ በወጣበት ጊዜ ቃዲ ሆኖ ሲያገለግል ነበር። ማተ ሰነ ሲተ ወኸምሲነ ሂጅሪያ በሀምሳ ስድስተኛ ዓመተ ሂጅራ ነው የሞተው ታላቅ ሰሐቢ ቃል ሰሚዐ ሰለላሁ ዐለይሂ ወሰለም የአላህን እንደሰማቸው ይነግረናል። የአላህን መላእክተኛ سمع رسول الله صلى الله عليه وسلم የአላህ ሰሙ رجلا አንድን ሰው ሰሙት ይለናል። ሰሚዓ ረሱሉላህ ሰለላሁ ዐለይሂ ነብዩ ሰሙ እሱ ሰማኛቸው ነብዩ ሰሙ رسول الله صلى الله عليه ማንን object ኡ رجلا አንድን ሰው ሰሙ يدعو ዱዓ ሲያደርግ ሰሙት في صلاته ሶላት ውስጥ ሆኖ ዱዓ ሲያደርግ ሰሙት ወለም የሕመድላ አላህን አላመሰገነም ወለም ይሰሊ አለ ነቢይ ሰለላሁ ዐለይሂ በነቢዩም ላይ ሶላት አለ ነቢይ አላወረደም ፈቃል ነቢዩ እንዲህ አሉ አጅለ ሀዛ ይህ ሰው በጣም ፈጠን አሉ በጣም ፈጠነ። ማድረግ የሌለበትን ነገር አደረገ። አላህን አላወደሰም። ይሄ ማለት ምን ማለት ነው? አተህያቱ አልቀረም ማለት ነው። የአላህ ውዳሴ አለ እንደ ነአም አተህያቱ ሊላሂ ወሰለዋቱ ወጠይባቱ ይሄ ሐምድ ነው። አላህን ማመስገን ነው። ሰላሙ አለይከ አዩሃ ነቢዩ ወረሕመቱላሂ ወበረካቱ እስከ መጨረሻው ሱና አላሁመ ሰሊ አላ ሙሐመድ ወአላ አሊ ሙሐመድ ከማ ሰለይተ አላ ኢብራሂም ሶላተ ኢብራሂም ይቺ ሶላት አለ ነብዩ ነው። ከላይ ሐምድ ነው። ከዚህ በኋላ ነው ዱዓ መሆን የነበረበት። ገባችሁ ወለም የሕመድላህ አላህን አላወደሰም ሰውየው ወለም ይሰሊ ዐለ ነቢ ሰለላሁ ዐለይሂ ወሰለም በነብዩ ላይ ሶላት አለ ነብይ አላወረደም ዝም ብሎ ዱዓ ሲያደርግ ሰሙት ፈቃል እንዲህ አሉ አጅለ ሀዛ ይህ ሰው በጣም ፈጠነ አሉ በጣም ፈጠነ መስራት የሌለበትን ነገር ሰራ ثم دعاه ጠሩት ነብዩ መጨረሻ ላይ ና አሉ ፈቃል እንዲህ አሉ ኢዛ ሰለ አሐዱኩም አንዳችሁ ሲሰግድ አሉ ፈሊየብደእ ይጀምር ቢተሕሚድ ረቢህ ጌታውን በማመስገን ይጀምር ወሳኒ ወሰናኢ ዐለይህ እሱን በማወደስ ይጀምር ثم يصلي على النبي صلى الله عليه وسلم ከዛ በነብዩ ላይ ሰላት አለ ነብይ ያው ثم يدعو ከዛ ዱዓ ያደርግ ቢማ ሻአ በፈለገው ዱዓ ያደርግ في الصلاة وخارج الصلاة ሶላትም ውስጥ ከሶላትም ውጭ ይሄ ግን ሶላት ውስጥ ነው ነብዩ ያዘዙ ከሶላትም ውጭ ያው ነው ማለት ነው መፍጠን ነው ዝም ብሎ اللهم ربنا اتنا في الدنيا حسنه وفي الاخره حسنه አይባልም الحمد لله رب العالمين الصلاه والسلام ረሱልላህ ብለን አላሁመ ሰሊ አላ ሙሐመድ ብለን መጀመር ማለት ነው። መጀመሪያ ጌታችንን ማመስገን አላህን ማወደድ ከተፈለገ እንደውም የእኛን ደካማነት የእሱን ልዕለ ኃያልነት ከገለጽን በኋላ እሱን ካወደስን በኋላ መጨረሻ ላይ በነብዩ ላይ ሶላት አለ ነብይ ካወረን በኋላ ዱዓ ማድረግ በሶላት አለ ነብይ መዝጋት ይሄ መቅቡል ይሆናል ማለት ነው። ምክንያቱም ነብዩ ፈጥኗል ነው ያሉት ይሄን ሰው ወለም የሕመድላ አላህን አላወደሰም ምንድነው አልኳችሁ ሶላት ውስጥ አልሐምዱሊላህ ረቢል ዓለሚን አሶላቱ ወሰላም አላ ረሱልላህ አይልም። ወለም የሕመድላህ ማለት ምንድን ነው? ፈታህያቱን አልቀረም። እሺ ولم يصل على صلى الله عليه وسلم ሶላተ ኢብራሂሚያን አልቀረም። ዝም ብሎ ቀጥታ ወደ ዱዓው ነው የገባውና ዑለማዎች ሳሉት ይሄ فقال ነብዩ عليه الصلاة والسلام እንዳሉ عجل هذا ይህ ሰው ፈጠነ ثم دعاه ጠሩትና فقال إذا صلى أحدكم አንዳችሁ ሲሰግድ فليبدأ بتحميد ربه መጀመሪያ ጌታውን ያመስግን ዱዓ ሲያደርግ ሶላት ውስጥ ወሰነ አለይ ጌታውን በማወደስ ይጀምር ቢተስሚድ ረቢ ጌታው በማመስገን ወሰናኢ አለይ እሱን በማወደስ ማለት ነው አልሐምዱሊላህ ይሄ ሐምድ ነው ፋጢር ሰማዋት ወልአርድ ምድር ሰማያትን የፈጠረ ኻሊቅ ናሲ ወልጅን መሬት ሰማያትን የፈጠረ ጅኖችን የፈጠረ ይህን የፈጠረ ብለን ስናወድሰው ይሄ ሰና ይባላል ሐምድ አልሐምዱሊላህ አልሐምዱሊላህ الذي ረዘቀነል ኢማን ረዘቀነል እስላም እያል ሐምድ እናደርጋለን። ሰናእ ደግሞ እሱ የሰራቸውን ነገራቶችና እሱ ያዋላቸውን ውለታዎች እያነሳን መጥቀስ የሱን ታላቅነት ማወደስ ማለት ነው። ሰና ይባላል። በሰጠን ጸጋ ላይ የምናመሰግነው ሐምድ ሲባል እሱ የሰራውና የእሱን ልዕለ ኃያል የሚገልጽ ነገር ስንናገር ደግሞ ሰናእ ይባላል። ሁለቱ ማለት ነው። ሰናእ ይባላል። ውዳሴ ማለት ነው። ሰናእ ማለት ውዳሴ ማለት ነው። ጌታችንን ማወደስ የምድር የሰማያት ፈጣሪ የሆነ ጌታ ምንም የማይሰወረው ጌታ ሁሉ على كل شيء قدير የሆነው ጌታ ይሄ ተና ነው የሚባለው። ነህመዱከ አላ ኒዕመትከ ለቲ አንዓምተ አለይና እስላምን የሰጠህን ኢማንን የሰጠህን አቅል የሰጠህን አምሮ የሰጠህን ምን ምን የሰጠህን ማለት ደግሞ ثم يدعو بما شاء كذام بها مثل فلقوا دعاءه رواه أحمد والثلاثة أحمدنا وقت زقبوا طال وصحاو الترمذي ترمذي زقبوا طال وابن حبان ابن حبان والحاكم حاكم زقبوا طال ابن حارث تبابا خارج الصلاة من نفسه وعن أبي مسعود الأنصاري أبا مسعود الأنصاري أبا مسعود ዑቅበቱ ብኑ አምር ብን ተዕለበት አልአንሳሪ አልበድሪ በድራዊ ነው። አልበድሪ ይባላሉ። የበድሪ ዘማቾች ማለት ነው። በድርዮች ይባላሉ። ኮሪያ ዘመን ይባላሉ። በድርዮች ዑቅበት ብን ዓሚር እብን ተዕለበት አልአንሳሪ አልበድሪ በድራዊ ናቸው። የኋለኛው አልነበረም ማለት ነው። ሚን አጅለት ሰሃባ ከታላላቅ ሰሃባዎች ተርታ የሚመደቡ ናቸው። ሸሂድ አልዓቀበተ ሳኒያ ሁለተኛው ላይ ወህ ሰገር በጣም ህፃን ነበሩ። ሁለተኛው አቀባ ላይ ተሳትፈዋል። ነብዩን እንቀበሉታለን ችግር የለም ይምጡኛ ሰፈር ብለው ቃል የገቡበት ማለት ነው። አቀበተል ኡላና አቀበተ ሳኒያ የሚባላል። ሁለት ጊዜ ነው የተመላለሱት የመዲና ሰዎች በጨለማ ነው የተገናኙት ከነብዩ ጋር በድብቅ ማለት ነው። ችግር የለም እና ከመጣ እኛ ሁሉን ነገር እናመቻቻለን አሏቸው። መጀመሪያ ተስማሙ፣ የተወሰነ እነ ሙስዓብ ብን ዑመይር ላኩ። ከኋላ ሁለተኛው አቀባ ላይ የመጨረሻው ውሳኔ ነገሯቸው። ልጆቻችንን፣ ሚስቶቻችንን፣ ንብረታችንን ከምንከላከለው ሁሉ አንተን የምንከላከልላለን እና ችግር የለም አሏቸው። ከዛም በኋላ ሂጅራ ተፈቀደላቸው ይሄዱ ይሄ አቀበተል ኡላና አቀበተል ታኒያ በመባል ይታወቃል በታሪክ አልኢስላም። የዛን ጊዜ ህፃን ሆኖ ተሳትፎ ነበር። ተከነል ኩፋ ኩፋ ላይ ይኖራል። ኩፋ ማለት የአሁኗ ነጀፈል አሽረፍ የኢራቅ ሶስተኛዋ ከተማ ማለት ነው። ወማ ተቢያ እዛ ሞታ ነው የሞተው። ወቂለ ቢል መዲና መዲና ነው የሞተው ተብሏል። ከአርባ በኋላ አልታወቀም። መዲና ነው የሞተው አይደለም ኩፋ ነው የሞተው አላህ አለም ለማለት لكن رضي الله تعالى عنه قال قال بشير بن سعد يا رسول الله አላቸው በሽር ይሄንን ምን ይላል ነው አቡ ኑዕማን በሺር በሺር ብላችሁ ቀሩት ሙሸይር እንዳትሉ ለማለት ነው ሙከበረ ማለት እብን ሰዓድ እብን ሰዕለባ እብን አልጀላ አልጀላስ አልጀላስ በሁለቱም ይቻላል አልአንሳሪ የልኸዝረጅ አንሳራዊ የመዲና ሰው ናቸው ኸዝረጃዊ ናቸው ኸዝረጅ ጎሳ ውስጥ ነው በድርጅ ናቸው በደር ላይ ተሳትፈዋል ማለት ነው በአስራ ሶስተኛ ዓመተ ሂጅራ ነው ረዲየላሁ ተዓላ ቃል ቃለ በሺር እብን ሰዕድን ያ ረሱለላህ የአላህ መላክተኛ ሆይ አላቸው ሰዓድ አመረንላህ እንደሚያውቁት አላህ አዞናል አንሰሊ አለይክ በእርሶ ላይ ሶላት አለ ነብይ እንድናወርድ አላህ አዞናል በቁርአን ኢነላሃ ወመላኢከተሁ ዩሰሉነ አለ ነብይ ያ አዩሃ አለዚነ አመኑ ሰሉ አለይህ ወሰሊሙ ተስሊማ ተብለን በቁርአን ታዘናል አመረንላህ ያ ረሱለላህ የአላህ መላክተኛ ሆይ አመረንላህ አላህ አዞናል አንሰሊ አለይክ በአንተ ላይ ሶላት አለ ነብይ እንድናወርድ ታዘናል። በአንተ ላይ የአላህ ሶላት አሶላቱ ሚነ ሚነ ሚን በኒ አደም ከበኑ አደም ሶላት ምን ነበር እ አባ ያዕላ ምን ብለው ነበር የፈሰሩት? ፊል ቡኻሪ እኮ ነው። ሚነ እ እ ሚን ሚን በኒ አደም ዱዓ ومن الملائكة الاستغفار ومن الله الثناء في الملأ الأعلى አላህና መላእክተኛው በነብዩ ላይ ሶላት አለ ነብይ ያወርዳሉ አለ። አላህ እንዴት ነው የሚያወርደው? እኔ እንደዚህ አይነት ባለማዕረግ ነብይ ያለኝ ዱንያ ለኔ ብሎ የተወ ለኔ የተሰደደ ለኔ የተሰደደ ለኔ የተተፋበት ለኔ በቃ ብዙ ነገር እዛ አላጋት አላህ ያወድሳቸዋል ነብዩን አለይሂ ሰላቱ ወሰላም። ሶላቱላህ ማለት አለ ነብይ ይሄ ነው። መላኢካዎች ሶላት ደግሞ እስትግፋር ለነብዩ ማድረግ ነው። የሰው ልጅ ደግሞ ሶሉ ዐለይሂ ወሰሊሙ ተስሊማ መባላችን ደግሞ እኛ በነብዩ ላይ ዱዓ አድርጉ ነው። የኛ ዱዓ ለነብዩ ይጠቅማል ነው? አለም ወላኪን በነብዩ ላይ ዱዓ ስናደርግ እኛ እንጠቀማለን ራሳችን من صلى علي مرة واحدة صلى الله به عشرة عند ورد بنبي لا عشر يا جماعة يجر يجر يا أجر بس لكن الشيطان كانت على ألسنتنا أخذت يجر من سر እንትን አለ ሰንሰለት አለ የሚሰራ የምላስ መሰረት ለስድብ ብቻ ነው የሚፈታው አመረን አላህ አላህ አዞናል አንሶሊ አለይክ በአንተ ላይ ሶላት አለ ነብይ እንድናወርድ አላህ አዘናል ፈከይፈ ንሰሊ አለይህ እንዴት ነው የምናወርድበት? ታዘናል፣ ግን በምን አይነት አረፍተ ነገር አጠቃቀሙ ማለት ነው። ሶሉ አለይህ ተባሉ። እንዴት ነው ሶላት አለ ነብይ የምናወርድ? ይሄ ማለት ሰለላሁ የሚለው አረብያ ጠፍቷቸው አይደለም። አረቦች የጠየቁት ሶሐቢዎች ይሄ ጠፍቶባቸው አይደለም። ሰለላሁ አለይከ አላህ አላህ ባንተ ላይ ያውርድብህ። ይህንን ሶላት የሚለውን ቃል ጠፍቶባቸው ሳይሆን ወላኪን እነማ አራደ አሰሓባ የፈለጉት ምንድን ነው? አሰላተል አፍደልያ አገላለጹ ምርጥ የሆነውን አስረዱን ለማለት ተፈልጎ እና ይህንን ነግረዋቸዋል ነብዩ አለይሂ ሰላቱ ወሰለም። ፈሰከተ ነብዩ ዝም አሉ። ዝም አሉ። አላህ አዝዞናል እንደምታውቁ አንሰል አለይክ በአንተ ላይ ሶላት አለ ነብይ እንድናወር ፈከይፈ ንሰሊ አለይክ እንዴት ነው የምናወርድበት? እስኪ ከይፍያውን ንገረን ያ ረሱላህ አሏቸው። ፈሰከተ ዝም አሉ ነብዩ። እንደውም በሌላ ሐዲስ ምን ይላል? ነብዩ አለይሂ ሰላቱ ወሰላም ዝም አሉ፣ በቃ ቆዩ ሀታ ተመነይና ለነስአልሁ ሳኢ ይሄ ጥያቄ ጠያቂ ሰውዬ ባይጠይቃቸው ኖሮ አለ ውስጣችን ሲቆዩብን መጨረሻ ላይ ወህይ መጣ። ከወህይ በኋላ የተናገረ ነብዩ አለይሂ ሰላቱ ወሰላም ይላል ሶሐሪ ثم قال ከዛ አሉ ነብዩ አለይሂ ሰላቱ ወሰላም ቁሉ እንደዚህ በሉ ተባለ። ይችን አፍወል ሶላት ኢብራሂምያ ሶላት ኢብራሂምያ ትባላለች። አላሁመ ጌታዬ ሆይ ሶሊ ሶሊ ውዳሴህን አውርድ አላ ሙሐመድ በሙሐመድ ላይ አውርድባቸው እሱ ከሱ ውዳሴ ነው ብለናል። ከኛ ደግሞ እዝነትህን ውዳሴህን አረጋግጠላቸው። ግን ሶላት ረህማ ናት ተብሎ ይፈሰራል አይፈሰርም? እ የአላህ እዝነት ይረጋገጥ እያልን ነው አይደል? እንፈሰረው በረህማ በእዝነት ይፈሰራል? አልነገርኳችሁም? ልካሁን በፊት ሶላት ቢማዕነ ረህማ ይፈሰራል ወይስ አይፈሰርም? ነግሬያቸዋለሁ። በጣም በተደጋጋሚ ኪታብ በጀምር ነው ቁጥር ነው የምነግራቸው። ቢማዕነ ራህማ ተብሎ በአጭሩ አይፈሰርም። ራህማ ማለት እኮ እዝነት ነው። አለይህም ሰለዋት ምን ረቢህም ወራህማ ብሎ ቁርአኑ ሁለቱ ላይ አይቷቸዋል። ሶላትና ራህማ ይለያያል አይደል? ሶላትና ራህማ ራሱ ቁርአኑ ላይ ለይቷቸዋል፣ ይለያያሉ። እንዳውም ሶላት ቢማዕነ ራህማ በራህማ ከተተረጎመ ሶላት ኢማሙ ሻፊዒ ረህመቱላህ አለይህ ከምንል ሶለላሁ አለይህ ማለት ተመሳሳይ ነው ማለት ነው። ቢማዕነ ራህማ ከተፈሰረ። ስለዚህ ራህማ ሚን ጁምለት ሶላት ትገባለች እንጂ አንድ ቁንጽል ሙሉ በሙሉ አትተካትም። ረህማ ውስጥ ይገባል ረህማ ሶላት ውስጥ ይገባል ሶላት ረህማ ውስጥ ግን አይገባም ወይንም እርስ በርሳቸው አይተካቱም ይህንን ያው በረህማ አይፈሰርም በረህማ ብትነፍ اللهم صل يا الله ውዳሴን ረህማን አውርድ አላ ሙሐመድ በሙሐመድ ላይ ወአላ አሊ ሙሐመድ በሙሐመድ ቤተሰቦች በተከታዮቻቸው ላይ አል አሉ ሙሐመድ አል የሚለው ምንድን ነው ያለው አል ማለት አሉ ሙሐመድ የነብዩ ቤተሰብ ከተባለ እነማን ናቸው ፊባቢ ዘካ በዘካ ዘካ ውስጥ ከሆነ እነማን ናቸው? አህለል በይት በመባል ከሆነ እነ አሉ አሊ አሉ አቅል አሉ ጃዕፈር አሉ ብን ልሓሪስ ነው አሉ አባስ እነዚህ እነዚህ ናቸው የሚካተቱት። ዘካ ከሆነ የነብዩ ቤተሰብ ዘካ አይበሉም ከተባለ እውነተኛው የዘር ሐረግ ይመጣል። እዚህ ቦታ ላይ ግን አላሁመ ሰሊ አላ ዱዓ ስናደርግ ከሆነ ግን آل محمد مالك يا محمد تكتاوش مالت وأن أقراج خير منهم يا نبي تكتاوش لا يوم القيامة يلا كل من آمن بمحمد صلى الله عليه وسلم واتباعه بنبي يؤمنون نبي يتكتله له لا يوم القيامة زوج إفاتة على عزيز على آل محمد جزل. كما صليت ان دورت كهله على ابراهيم لمحمد ان دورت كهله لا ابراهيم بابراهيم لا ان دورت بس فاكتهم لا አውረድ ማለት ነው። ኢብራሂምን ከሌል አድርጓቸዋል። ኢብራሂምን ታላቅ አድርጎ መርጧቸዋል። በነቢዩም ላይ እንደዚሁ ከበረህም አፋላቸው ስጣቸው ታላቅነት ስጣቸው ለነቢዩ وبارك على محمد በሙሐመድ ላይ በረከትህን አውርድ وعلى آل محمد በሙሐመድም ተከታዮች ላይ በረከትህን አውርድ كما باركت በረከት እንደሰጠ ሁሉ على إبراهيم በኢብራሂም ቤተሰቦች ላይ የኢብራሂም ቤተሰብ በጣም የተባረከ ቤተሰብ ነው ናም ጅምዑ በቃ የተወሰኑ ኢለል ቀላኢል የተወሰኑ ሲቀሩ ከኢብራሂም በፊት ያሉት እነ ኑህ እነ ኢድሪስ እነዚህ ሲቀሩ እንጂ ሁሉ አንቢያ በኒ እስራኤል ምን ዙርየት ኢብራሂም የኢብራሂም ዝርያ ነው። ሐታ ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ምን ኢብን ኢብኒ የልጃቸው ልጅ ነው። ነቢዩላህ ኢብራሂም የነቢዩ መሐመድ አባት ናቸው ማለት ነው ባጭሩ የአረቡም የበኒ እስራኤልም ከነዚህ ነው አብዛኛው ነብይ ቁርአን ውስጥ የሰፈረ ነብይ ሁሉ ከሁለቱ ዘር ውስጥ ነው የመጣው ሀበሻም ነው ብያለሁ። ዋናው በረከት አለበት። የሚገርም ዙርያ ነው። የኢብራሂም ዙርያ የሁሉ ነብይ በኒ እስራኤል የበኒ እስራኤል ዝርያ ሁሉ ነብይ የኢብራሂም ዘር ነው እንዳለ ከማ ባረክተ አላ ኢብራሂም በኢብራሂም ቤተሰብ ላይ በረከተን እንዳወረድከውልን في العالمين مع العالمين ከዓለም ጋር አውርድባቸው። ዓለምን በነብዩ ላይ ያወርዳል። اللهم صل على محمد اللهم صل على محمد እያለ انت ما وردت አውርድባቸው ጌታችን ነው እነከ አንተ ነህና حميد ምስጉን مجيد ልቅና ያለህ ነህና ጌታችን ሆይ حميد ምስጉንና مجيد የላክ ልዕለ ኃያል ነህና ወሰላሙ ሰላምታ ደግሞ ሰላምታ ከማዓልምቱም እንዳወቃችሁት ነው። እሱ ችግር የለም። ምን ተብለዋል? አሰላሙ አለይከ አዩሃ ነቢዩ ወረሕመቱላሂ ወበረካቱ። ሰላምታው ታውቁታላችሁ። ሶላቱን ግን እንደዚህ ብላችሁ ነው የምትቀሩት አሉ። ስለዚህ ጁምላውን ተከተሉ። አይ አተህያቱ አተህያቱ ሊላሂ ወሰለዋቱ ወጠይባቱ አሰላሙ አለይከ አዩሃ ነብይ ወሰልሙ ተስሊማ የተባለው እዚሁ ተካቶላቸዋል። ምን አሰላሙ አለይከ አዩሃ ነብይ ላይ አለ ማለት ነው። ሰላምታው ወሰላሙ ሰላምታው ከማ አሊምቱም እንዳወቃችሁት ነው ማለት አተህያቱ ስትማሩ እንዳስተማርኳችሁ ነው ሰላሙ ማለት ነው። ለምን ወሰልሙ ሲባሉ ታዘዋልና ወሶላት ያለው ግን ይሄ ነው። አላሁመ ሰሊ አላ ሙሐመድ ብለህ ትነሳና እነከ ሐሚዱን መጂድ አለው ድረስ ትቀረዋለህ ማለት ነው። ግልጽ ነው ይሄ። ተያይዞላችኋል። በመጀመሪያው ተህያ ነህ? አይ ተው አንድ ታህያ ያለበት ዱዓ ይደረጋል። አንድ ታህያ ያላቸው ዱዓ ይደረጋል። አልሁት ተደረመ ምን ማለት ነው? ከካፈ ጀማ ማለት ዝም ዝም ዝም አንልም ምን ነው የምንለው ዝም አንልም ሳይሆን አብዱሁ ወረሱሉ እስካለው ድረስ ቀርታችሁ ተነሱ ተሽውደል አወል እስከዚህ ድረስ ነው ዱዓ ባታደርግ እንትን ነው ነስ አይደለም ካስረዝም ነው እኮ ነስ አይደለም ያለው ነስ ሳይሆን ይሄ ከኋላ የቀራ ነው እንትን አለ አይደል ይሄ ثم ليتخير من الدعاء أعجبه إليه لا تشهد الآخر ብቻ ይሆን ተሽሁድ አወልም ላይ እናደርገዋለን ብለው ፈስረዋል። ይህንን ተጠቅመው ነው ዱዓ ይደረግልኝ ተሽሁድ አወል ተባባናል። ተሽሁድ አወል ይሄ ثم ليختار የሚለው አለ አይደል ثم ليختار ከዛ ይምረጥ من الدعاء أعجبه إليه ደስ ያለውን ዱዓ ይምረጥ ይላል። ለተሽሁድ አልአኺር ነው ለተሽሁድ አወል ነው ግልጽ ስላልሆነ ለተሽሁድ አወል ይሆናል ብሎ ተጠቀማሉ። ስለዚህ ደግሞ ያስኬዳል። لكن الاولى عبده ورسوله እስካሉ ድረስ ነው። ከዛም በኋላ ሶላት ኢብራሂምያ ምክንያቱም ምን መሰላችሁ ዱዓ ስናደርግ ሐምደላ ብቻ ነው እዚህኛው ተህያ ውስጥ ያለው ተሸሁድ አልአወል ላይ ሶላት አለ ነብይ የለም ተባባናል ዱዓ ዝም ብላችሁ ዱዓ ልታደርጉ ትችላላችሁ ግን ሐምደላ ብቻ ነው ያለው ሶላተል ኢብራሂም ያናቀሩት ነብዩ ደግሞ ዱዓ አድርጉ ያሉት ከምን በኋላ ነው? ከምን በኋላ ነው? አላህን ካወደሳችሁና በእኔ ላይ ሶላት አለ ነብይ ካወረዳችሁ በኋላ። ስለዚህ ምን ላይ ነው ማለት ነው? ተሽሁድ አልአኺር ላይ ነው የሚለውን የሚያምጽ ምሰጥ ነው። ስለዚህ አረጋለሁ አረግም ቁርአን መስያ ነው ከዛ ደግሞ ወይስ ያዱ ረሱል ብዬ ወይስ እንዴት ነው ነው እንዲያዝ ኩሪኮ አሁን የዑለማን ኺላፍ ነገርኳችሁ አይደል? ይበቃል የሚሉ ሰዎች አሉ አልኩ። ወላኪን አፍሉ አብዱሁ ወረሱሉ እስካለው ድረስ ነው። ብታደርግ ሶላት ይበላሻል አልልህም፣ ወይንም ደግሞ ማንም አይልም ሶላት ይበላሻል ማለት አይደለም። ወላኪን አፍሉ እስከ ምንድን ነው? ይኸው ስነግራችሁ እክትላፍ ዑለማ ስነግራችሁ አፍሉን ከነገርኳችሁ ያንኛውን ብታደርገው ይቻላል አይቻልም ማለት አይደለም። የራሳችን ስንባጥ አድርገው ይሄንኛውን ተጠቅመው ዱዓ ማድረግ ትችላለህ። ዝም ብለህ ተቀምጠህ ችግር የለም ዱዓ አይከለከልም ይላል። አይ አፍሉ አለማድረግ ነው አብዱ ወረሱሉ እስካለው ድረስ ተቀራና ወይ ዝም ትላለህ። ኢማሙ ሲነሳ ተከተለ ተነሳለ ተከተለ ስትከተል ዝም ብላ አደረ ኹጥባ ላይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ይላል። اللهم صل وسلم እና ይባላል ነው ኹጥባ ስታዳምጡ ልንገራችሁ አሁንም ለምሳሌ ዱዓ ሲደረገ ኹጥባ ላይ ጁማዓ ኹጥባ ላይ አሚን አሚን እንላለን አይደል? አንድ ነገር አለ። ይሄ በዑለማዎች መካከል ያለ ልዩነት ነው። ምንም አይደለም። ከጥቅም አያስነሳም፣ ምንም አያስነሳም። ግን አንድ ነገር አሚን ይበል። አዎ አሚን ይበል፣ ችግር የለም አሚን ይበል ያሉ ዑለማዎች አሉ። አሚን ይበል፣ እጅ አንሳ አንሳ፣ አይ ቢያነሳ ችግር የለም ያላሉ፣ አይ አንሳ ይተው ያላሉ። አሚን ላይ ከተስማሙ በኋላ አሚኑ ላይ ራሱ ደግሞ ኺላፍ ተፈጥሯል። ለምን ነብዩ عليه الصلاة والسلام በሐዲሳቸው ምንድነው ነው ያሉት? ኢዛ خطب الإمام فأنصتوا له واستمعوا واستمعوا وأنصتوا له ቀጥ ብላችሁ አዳምጡ ነው የተባለው ኹጥባ ቀጥ ብለህ ማዳመጥ ኢቭን ዱዓውን ጭምር ብለህ ማዳመጥ ተመስጠህ ስማ ሶላት አለ ነብይም ሲያደርጉትም ብለህ ስማ መስማት ራሱ አሚን እንደማለት ነው የነብዩን ትእዛዝ ማክበር ማለት ነው እዚህ ላይ ሲቀር አላሉ ሶላት አለ ነብይ ላይ ሲቀር እስከዛ ድረስ አዳምጡና ከዛም በኋላ ዱዓ ሲደረግ አሚን በሉ የሚል የለም ስለዚህ አዳምጥ ስለተባልን ኹጥባውን ትክክል ማዳመጥ ነው። አሚን ብትል የምታገኘውን ነገር የነብዩን ትእዛዝ ተከትለን እናገኘዋለን። ችግር የለም። አንድ ይሄን ያሏል አሚን ብል ሰውየው ይሄ መጥፎ ሰርቷል፣ ግዳ ሰርቷል፣ ምን ሰርቷል ምን ሳንገባ ይሄ ብድዓ ነው ብለን የምትጨቃጨቅበት ነገርም አይደለም። خلاف የሚያስነሳ ማለት ነው። ولكن አክብሩ የትኛው ነው? አዎ እስትንባጡ ከደሊል በኩል ጠንካራው ይሄ ነው። በጣም ያሳምናል። እነዛ ምን ችግር አለ? ዱዓ ነው። ኢማም ዱዓ ሲያደርግ እኛ አሚን ብንል አሚን ማለት ትርጉሙ ጌታችን ዱዓችንን ተቀበለን ማለት ነው። እንደውም ኢማሙን እየረዳነው ነው። ይሄ ምንድን ነው? ይሄ እንትን logic አጠቃቀም ነው አይደል? ولكن الدليل مقدم على logic ማለት ነው። ታዲያ ይሄንኛው منطوق ዛሂር መንጡቅ አለ። በሱ እሱ ብትከተል ይሄ አፍል ነው ያሳምናል። ግን አንድ ሰው አሚን ግን ተው እንበል አሚን አትበል አልለውም፣ አልከለክልም። ወላኪን አፍሉ ከደሊል በኩል ነው ያሳመነኝ ታዳሁ እና ብዙዎችን ዑለማዎች የሚቀበሉት ይሄን ነው መሐዲሶች ማለት ነው ከመሐዲስ በኩል የስነ መልስ አላህ ነው ያዘው። ያ እኮ የአላህ ንግግር ነው አይደል? የአላህ ንግግር ነው። የግድ ይሄ ትእዛዝ ዝም ብሎ የሚቀራ የሚነበብ ነው ለምሳሌ ቁርአኑ ላይ ان الله وملائكته يصلون على النبي يا ايها الذين امنوا صلوا عليه وسلموا تسليما ብለህ ቁርአን ቁርአን ስቀራ ማለት ነው እ ቁርአኑን ስቀራ እዛ መካከል ቆም ብለህ አላሁመ ሰሊ አላ ሙሐመድ ትላለህ ይሄ እኮ ዝም ብሎ ይቀራል ይረተል ኢማሙ ዝም ብሎ ቁርአኑን ነገር እንደዛ አይነት አለ የግድ ሶላት አለ ነብይ ይወረዳል ነው ኸጢቡ እሱ ነው እሱ ይኸጥብ እኛ ዝም ብለን እናዳምጣለን ችግር የለም የለም እያልኳችሁ አይደለም። ኺላፈል ዑለማን ስነግራችሁ ይሄም አለ ይሄም አለ አንድ ሰው መጥቶ አላሁመ ሶሊ አላ መሐመድ መባል አለበት ቢልህ እንደኛ የለም ብለን የቀራ ነው እንዳትል። ኺላፈል ዑለማን የምነግርህ ለዚህ ነው። አንዳንዶቹ አይ ይሄ ጠበብ ማድረግ ስለሆነ ሰፋ አድርገን እንየው። ሰውየው አሚን በዱዓ ሲደረግ ምን ችግር አለው? ምክንያቱም ይሄ የዑለማዎች የተለያዩ ዑለማዎች ብለዋል ቢልህ እንደኛ እኮ አይቻልም ብለን የቀራ ነው አትልም። اختلاف العلماء እነግር ያለው አፍዶል አድርጎ ሙሐዲሶች የወሰዱትን رواه مسلم مسلم ዘግቦታል ይሄን ሐዲስ ወዛደ ابن خزيمة في ابن خزيمة ጨምሯል فكيف نصلي عليك የሚል ማለት ነው فكيف نصلي عليك እንዴት ነው ሶላት አለ ነብይ የምናወዳ ረሱላህ اذا نحن እኛ ስንሆን صلينا عليك በአንተ ላይ ሶላት አለ ነብይ ስናወርድ ፊ ሶላቲና ሶላታችን ውስጥ በእርሶ ላይ ሶላት አለ ነብይ ስናወርድ እንዴት ነው ሶላት አለ ነብይ ከይፍያው ብሎ ጠይቋቸዋል። ይህ አረፍተ ነገር ረዘም ያለ ነው ከላይኛው ጋር ስናየው ማለት ነው። ከላይኛው ላይ ያ ረሱላህ አመረነላህ አንሰሊ አለይክ ፈከይፈ ንሰሊ አለይክ ብቻ ነው። ኢብነ ሁዘይማ ላይ ደግሞ ፈከይፈ ንሰሊ አለይክ እንደ ሶላት አለ ነብይ በርሶ ላይ እናውር ኢዛ ነህኑ ሰለይና አለይከ ፊ ሶላቲና እኛ በሶላታችን ውስጥ በርሶ ላይ ሶላት አለ ነብይ ስናወርድ ብሎ ጨምሮበታል። አረፍተ ነገሩ አንድ ነው። ከጀርባ ያለው መልእክት ተመሳሳይ ነው፣ ረዘም ማለት ነው። وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ اذا ተሸሃደ አሐዱኩም አንዳችሁ ተሸሁድ ሲቀራ ተሸሁድ ሲቀራ አተህያቱን አብዱሁ ረሱሉ እስካለው ድረስ ከቀራ በኋላ ሶላት አለ ነብይ እነከ ሐሚዱን መጅድ እስካለው ድረስ ከቀራ በኋላ ይችን ዱዓ ይጨምራት ብለዋል ነብዩ አለይሂ ሰላቱ ወሰላም ይችን ዱዓ የነብዩን ዱዓ ብናስቀድም አውላ ዱዓ መእሱር አፍሰል ነው አፍሰል ነው አዝካ ወአፍሰል ወላሂ ለሙስተጃብ በኩልም ደግሞ የነብዩን ዱዓ ብናስቀድም በጣም የተሻለ ነው። ነብዮችን ዱዓ አድርጓት ብለዋል። ኢዛ ተሸሃደ አሃዱኩም አንዳችሁ ተሸው ሲቀራ ተሸሁደ አልአኺር ፈለስተዒዝ ቢላህ በአላህ ይጠበቅ፣ فليستعذ بالله በጌታው ይጠበቅ። ሚን አርበዕ ከአራት ነገር يقول እንዲህ ይበል اللهم ጌታዬ ሆይ إني እኔ أعوذ بك በአንተ እጠበቃለሁ፣ አንተ ጠብቀኝ ይበል። ምን አዛቢ ጀሃነም ከጀሃነም ቅጣት ጀሃነም የሚባለው ራሱ አንድ ጠበቃ ነው ይላሉ። የጀሃነም አንድ ራሱን የቻለ አንድ ክፍል ነው። አንድ ክፍል ነው። የጀሃነም ራሱ አንድ ክፍል ነው እንጂ ሙሉ ጀሃነም አይደለም ይላሉ። ምን ጀሃነም ከጀሃነም እሳት አንተ ጠብቀኝ፣ ወሚን አዛቢል ቀብሪ ከቀብርም ቅጣት አንተ ጠብቀኝ ይላል። ወሚን ፊትነት መህያ ከህይወትም ፈተና ወልመማት ከሞትም ፈተና አንተ ጠብቀኝ የህይወት ፈተና አለ፣ በዲን መፈተን አለ፣ በዲኑ በራሷ ፊትና አለ፣ በልጅ ፊትና አለ፣ በሚስት መፈተን አለ። የፊትና አይነት ሁሉ አለ። በጣም ብዙ ፊትና አለ። የህይወት ፈተና አለ፣ ወልመማት የሞትን ፈተና አለ። ሰውየው ሲሞት በፈተና ይሞታል። በስንት ነገር ማለት ነው። የሆነ ፈተና ውስጥ ገብቶ በአቂዳ ፈተና ውስጥ ይገባል፣ በዲን ፈተና ውስጥ ይገባል፣ በሆነ ነገር ስነል ኻቲማ መጨረሻ ላይ በመሐረማት ውስጥ ሲጨማለቅ የሚሞታል። ይሄ የሞት ፈተና ነው። አሟሟቱ በጣም ዘግናኝሁን አሟሟት አለ ከህይወትን ፈተና ከሞትን ፈተና አንተ ጠብቀኝ አላህ ወሚን ሸር ፊትነት ልመሲሕ ደጃል ከመሲሕ ደጃል ፊትና አደጋ ተንኮልም ጠብቀኝ እንዲህ አድርጉ ይሉ ነበር አራት ናቸው أعوذ بك من عذاب جهنم። من عذاب جهنم። ومن عذاب القبر። ومن فتنة المحيا والممات አንድ ናቸው ከህይወትና ከሞት ፈተና ومن شر فتنة المسيح الدجال ከመሲሑ ደጃልን ፊትና አደጋ፣ ተንኮል አንተ ጠብቅ እንዲህ አድርጉ ነበር ማለት ነው። እንዲህ አድርጉ ብለዋል ነብዩ አለይሂ ሰላቱ ወሰለም። መሲህ ደጃል አልመሲህ መሲህ ማለት መምሱህ አልአይነል ዩምና ቀኝ አይኑ የጠፋ ማለት ነው። አንድ ይሄ ባህሪ ነው። ቀኝ አይኑ ምንድነው ብለዋል ነብዩ አለይሂ ሰላቱ ወሰለም? አንድ አይና ነው ቀኝ። መሲህ ማለት ደግሞ ወይንም አለዚ የምሰሑል አርድ መሬትን ሁሉ የሚያዳርስ ብለው ፈስረውታል። መሬትን ያዳርሳል ኢለል መካ ወልመዲና መዲናና መካ ብቻ ነው የማይደርሰው። ሌላውን አገር እንዳለ ያስፋፋል፣ ያዳርሰዋል። መሲህ ማለት መሲህ ማለት ወይ መሲህ ማለት የዲፍን ነገር ይላሉ የኢሳን ነው ይዛዝ ነው አደጃል ደጃል ማለት ቢመዕነል ከዛብ ውሸታም ማለት ነው። ውሸታም ማለት ነው። አደጃል ማለት ደጃል ማለት ሚነደጀል ደጀል ማለት ደግሞ ሁልከዲ ውሸት ማለት ውሸት ቅጥፈት ማለት ደጃል ማለት ቢመዕነል ከዛብ ይሆናል። ሐዲሱ ሙተፈቅ አለህ ሙተፈቅ አለህ ነው ሐዲሱ መሲህ ደጃልን ነቢዩላህ ዒሳ ናቸው ወደፊት የሚገምት ነቢዩላህ ዒሳ ናቸው የሚገምት ይሄ ታላላቅ የቂያማ ምልክቶች ውስጥ አንዱ ነው። መሲህ ደጃል ከመጣ በኋላ አንድ ሰው ቢያምን እስላም ቢቀበል ወይንም ደግሞ ወደ ኢማን ዓለም ቢገባ ተቀባይነት አይኖርም። ተውበትም ተቀባይነት አይኖርም። የተውበት በር ይዘጋል። ከታላቁ ከኩብራዎቹ ከተላላቁ ከታላላቆቹ እንትን ውስጥ ነው አያ ውስጥ ነው። ሐዲሱ ሙተፈቅ አለይህ ነው። ወፊ ሪዋየት ለሙስሊም ለሙስሊም በአንዳንድ ዘገባ ኢዛ ፈረገ አሐዱኩም አንዳችሁ ሲጨርስ ሚነ ተሽሁድ አልአኺሪ የመጨረሻውን ተሸሁድ የመጨረሻውን ተሸሁድ ሲጨርስ ብለዋል ነብዩ አለይሂ ሰላቱ ወሰላም። መሐመድ አሚን መሲህ ማለት ምንድን ነው? መሲህ ማለት ምንድን ነው? ዒሳ ለምን መሲህ ተባለ? ንገረን። በሽተኞችን ለምጽ የነበረባቸውን አይነ ስውሮችን ምን ያደርጋቸው ነበር? እያሻሸ ይድን ነበር። هذا هو المسيح ሌላ ምድርን ሁሉ ያዳርሳል። አይ ለኢሳ ለኢሳ ገብቷል አይደል? አሁን መሲህ ኢሳን ራሱ መሲህ የሚባልበት ምክንያት እግሩ እንደኛ እንደዚህ ገበያ ላይ እንደሆነ ነው ማለት ነው። ሙሉ ነው ነው ምን ሐይሱ ሉጋይተውት እንጂ ليس معناه الحقيقي ይህ መሳሐ የሚጽፍ አበሰ ከሚለው የመጣ ነው። وعن ابي بكر الصديق رضي الله تعالى عنه أنه قال لرسول الله صلى الله عليه وسلم ለነብዩ አለይሂ ሰላቱ ወሰላም አሏቸው አቡበክር ስድቅ አቡበክር ስድቅ ስማቸው አብደላህ እብኑ ዑስማን ይባላሉ። አብደላህ እብኑ ዑስማን በስማቸው እናውቃቸው ማለት አቡበክር ስድቅ አብደላህ እብኑ ዑስማን ስማቸው ነው። አቢ ቁሐፋ እብኑ አቢ ቁሐፋ ኸሊፈቱ ረሱልላህ ሰለላሁ ዐለይሂ ወሰለም የነብዩ ኸሊፋ ናቸው። ምን በኒ ዓሚር ተይሚ ናቸው። ወሳሒቡሁ ፊል ጋር በዋሻው ውስጥ የነብዩ ጓደኛ ነበሩ። አፍዶሉል በሸር ከሰው ልጅ ሁሉ ታላቁ ናቸው። በዕደል አንቢያ ከነብያት ቀጥሎ ካነ አብዮብ ነፃ ያሉ ነበሩ። አስቀር ነፃ ያሉ አስቀር ማለት በጣም ወደ ቢጫነት የሚወስድ በጣም በእንትን ወደ ንጻ ለጢፈን አዛኝ ነበሩ። ለጢፍ ቀለል ያሉ ነሒሰን በጣም ሰውነታቸው የሳሳ የከሱ ለማለት ነው። ነህስ ማለት ቀብር የጠላ በጣም ቀጫጫ ነበሩ። በጣም ነሂስ ነበሩ። ከፊፈል አሪበይን ይሄ የጎን ጺማቸው ቀጭን ነው። ሰፋ ያለ ሞላ ያለ ጺም አልነበረም። የአቡበክር ስድቅ በጣም የሳሳች ጺም ነበረች። ከፊፈል አሪበይን ገኒይን ቢሹህረቲ አን ተዕሪፍ ስለሳቸው ማስተዋወቅም አያስፈልግም። ታዋቂ ናቸው። ሱፊ ፊ ጁማደል አኺራ ሰና በአስራ ሶስተኛው ዓመተ ሂጅራ ነው የሞቱት አቡበክር ስድ እና ምን አሉ? እነሆ ቃለ ለረሱልላህ ሰለላሁ ዐለይሂ ወሰለም ለአላህ መላእክተኛ እንዲህ አሏቸው፣ علمني አስተምረኝ አሏቸው። ነብዩን عليه الصلاة والسلام دعاء ዱዓ አስተምሩኝ፣ أدعو به في صلاتي ሶላቲ ውስጥ የማደርገው ዱዓ እስኪ አስተምሩኝ يا رسول الله ብለው ነብዩን عليه الصلاة والسلام ጠየቋቸው። አቡበክር ስድቅ ሶላት ውስጥ የሚደረግ ዱዓ እጅግ መቅቡል እንደሆነ የውስጥ ግንዛቤ አላቸው። ለዚህም ነው እስኪ ያ ረሱላህ አስተምሩኝ እንዴት ዱዓ እንደማድረግ ለምን ነብዩ አለይሂ ሰላቱ ወሰላም የሚያደርጉት የዱዓ አይነት እጅግ ሁሉን ያካተተና ጠቅላይ ስለሆነ ነው። ከነብዩ እሳቸው አረፍተ ነገር ጠፍቶባቸዋል። የአላህ ጀነትን ስጠኝ፣ ፍርደውስ አስገባኝ፣ እንደዛ አድርገኝ፣ ይህንንም ስጠኝ፣ ይህንንም ስጠኝ፣ ይህንን ስጠኝ ዱዓ ሲያደርጉ ይውላሉ። ነብዩ ግን በትንሽ አረፍተ ነገር ቁጭ ስለሚያደርጉት ያንን ነው አቡበክር ስዲቅ አስተምሩኝ አላቸው። አልምኒ ዱዓአን አድዑ ቢ ፊ ሶላቲ ሶላቲ ውስጥ የማደርገው ዱዓ እስኪ አስተምሩኝ። قال እንዲህ አሉ ነቢዩ ዓለይሂ ሰላቱ ወሰላም፣ ቁል የአቡበክር በል اللهم ጌታዬ ሆይ በለው إني እኔ በለው ظلمت نفسي ራሴን በድያታለሁ በለው ظلما كثيرا በጣም ብዙ በደል ፈጽሜያለሁ በለው إقرار ነው ይሄ የራሳችንን ድክመትና ያሳለፍነውን ተቅሲር ከኛ በዲኑ ላይ ላሳለፍነውን ድክመት ለጌታችን እቅራር ማድረግ ማመን ማለት ነው። የዱዓ መንደርደሪያ ነው፣ መግቢያ ነው። አላሁመ ጌታ ይሆን እኔ ظلمت ነፍሲ ራሴን በድያለሁ፣ ظلمን ከثيرا ብዙ በደልን በድያታለሁ። ወላ يغفر الذنوب ወንጀልን ደግሞ የሚምር የለም ኢላ አንተ ካንተ ውጭ ማንም የሚምር የለም። ፈግፊርሊ ምህረትህን ለግሰኝ መግፊረተን ምን ዕንድክ ካንተ የሆነች ምህረት ወርሐምኒ እዘንልኝ ኢነከ አንተ ነህና አንተ ለገፉሩ አረሒሙ አንተ ልገፉሩ ረሒም አንተ ምህረተ ሰፊና ሩህሩህ አዛኝ ነህና በለ አሉ ነብዩ አለይሂ ሰላቱ ወሰለም። መጀመሪያ ምንድነው ያስተማሯቸው? ኢቅራር አድርግ ወንጀለኛ እንደሆነ ከዛ የጌታን ቸርነት ንገረው። ምን ካንተ ውጭ ምህረት የሚሰጥ የለምና ምህረትህን ለግሰኝ በለው፣ እዘንልኝም በለው። ከዛ ስሙን አውሳሉ ምን ኢነከ አንተ ለገፉሩ ረሒም የጠየቁት አላህን መግፊራና ረህማ ነው አይደል? የአላህን ስም ኢነከ አንተ ለገፉሩ ረሒም ያ ወሃቡ ሀብሊ ወለደን ሳሊሕ ያ ረዛቁ እርዙቅኒ አመለን ሳሊሕ ወርዙቅኒ ያ ረዛቁ ብለን የምንለምነው ነገር ከስሙ ጋር ቢያዝ በጣም ጥሩ ነው። ከዚህ እንማራለን። ይሄ ያ ሸዲድ العقاب እግፊር ላይ ይባላል። ተግባባናል። እንደዚህ አይነት አላስተማር አንተ ቅጣት የበረታው ጌታ ሆይ ምህረትህን ለግሰኝ አይባልም። ያ ገፋሩ እግፊር ሊ ያ ረሒሙ እርሐምኒ ያ ወሃቡ ሀብሊ ያ ረዛቁ እርዙቅኒ ያ ፈታህ እፍተህ ሊ ያ ዓሊሙ ዓሊምኒ እያሉ ከስሙ ጋር ማያዝ ከዚች ሐዲስ እንይዛለን። ዱዓ አደራረጉን ሲስተም ማለት ነው። ሐዲሱ ሙተፈቅ ዐለይህ ነው። وعن وائل بن حجر رضي الله تعالى عنه قال صليت مع النبي صلى الله عليه وسلم ከነብዩ ጋር ሰግጃለሁኝ አሉ ፈካነ ነብዩ ነበሩ ይሰልሙ ያሰላምቱ ነበር አየሚን ወደ ቀኛቸው ያሰላምቱ ነበር ነብዩ አለይሂ ሰላቱ ወሰላም ምን ብለው አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአን ሽማሊ በግራ በኩል አሰላሙ አለይኩም ወረህመቱላሂ ወበረካቱ። ረዋሁ አቡ ዳውድ ቢእስናድን ሰሒህ ተዘግቧል። ወበረካቱ ዚያዳ ናታ ዚያዳ ወላኪን ይህ ሳቢታ ሰሒህ ነው። አንዳንድ ጊዜ በተለይ በቀኝ በኩል ያለውን ብንለው ችግር የለም። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላሙ አለይኩም ወረህመቱላህ አንዳንድ ጊዜ ማለት እንደውም አለብን ምን ሸኹል አልባኒ ሐዲሱ በጣም ሰሒህ ሐዲስ ነው፣ ሳቢት ነው። ስለዚህ አሰላሙ አለይኩም ወራህመቱላህ የሚለው ይሄ ሁልጊዜ ነብዩ ሲሉት የነበረ ነው። በህይወታቸው በብዛት ሲሉት የነበረ ይሄ ሙተዋቲሩም ይሄ ሙተዋቲሩም ይሄ እንደ ሩክን ነው። ሁለቱም ዋጅብ ናቸው ወይ ተሰለም? አዎ ሁለቱም ዋጅብ ናቸው። ሁለቱም ፈርድ ናቸው። እንደው በአንዱ ብቻ ከሶላት አይወጣም የሚሉ ምክንያቱም ነብዩ በህይወታቸው አንድ ጊዜ ብቻ ሰላምታ አላደርጉ አንድ ጊዜ ብቻ ሰላምታ ከተፈቀደ ሶላተል ጀናዛን ይመስል ስጁደት ሹክርን ይመስል ስጁደት ኪሏን የመሳሰሉት እነዚህ እነዚህ ላይ እንጂ ሌላው ላይ የለም ሳቢት አይሆንም። ሁለት ሰላምታ የግድ ፈርድ ነው። ለዚህም ነው ኢማሙ ሁለት ጊዜ ከማሰላመቱ በፊት አንድ ጊዜ ሲያሰላምት ወደ ቀረን ረከዓ መሯሯጥ የለብንም። ሁለቱንም አሰላምቶ ከጨረሰ በኋላ ነው ከሶላት የሚወጣው። በመጀመሪያው ሰላምታ ከሶላት አይወጣም። ተግባባት ፈካነ ነበሩ ነብዩ ይሰልሙ አየሚኒ በቀኝ በኩል ያሰላምቱ ነበር። ምን ይሉ ነበር? አሰላሙ አለይኩም በእናንተ ላይ ሰላም ይረጋገጥ፣ ወራህመቱላህ የአላህም እዝነት ወበረካቱ ረዲኤቱም ይረጋገጥባችሁ ማለት ነው። በእነማን ላይ ከኋላ ያለው መእሙም መእሙሞች ከሌሉ አልመላኢካ ወልጂን አብረው የሚሰግዱ ለነሱ ማለት ነው። እነሱ ላይ ማለት ነው። ወአን ሽማሊ ከግራ በኩል አሰላሙ አለይኩም ወራህመቱላሂ ወበረካቱ ኢማማ እንትና አቡ ሐኒፋ አሰላሙ ካለ ሰውየው በመጀመሪያ ሰላሙ ካለ በቃ ነው። አሰላሙ ካለ ብቻ ይበቃዋል ይወጣል ከሶላት ሰዎች አንድ በንግግር ይወጣሉ ወይንም በሰላምታ ይወጣሉ ከሶላት አሰላሙ ካለ ሰውዬ በቃ ወጣለት ምክንያቱም ሰላም ተናግሯልና ነው የሚሉት ሰላም ከሶላት ስለሚያቆይ ተግባባን ኢማሙ አህመድና ሌሎች ደግሞ ጀምሁር አልዑለማ ምንድነው አሉ ዋጅብ ዋጅብ ፈርድ ነው እንደውም ፈርድ ፈርድ ፈርድ ሁለት ሁለቱም ፈርድ ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወበረካቱ ምን አለ? ዚያዳ ናት አይደል? ዚያደቱን መቅቡላ ሶሒህ መቅቡል ነው ይባላል። ወበረካቱ ወበረካቱ የሚል ብትሰማ ዝም በል አንተ እንዳትል አይባልም እንዳት ስላለምር ማለት ነው። ወላኪን ብዙ ጊዜ ማለት ያለብን የትኛው ነው? አሰላሙ አለይኩም ወራህመቱላህ ወበረካቱ ቢጨምር ይቻላል። ችግር እንደውም አንዳንድ ጊዜ አልተለመደበት ቦታ ብንል ጥሩ ነው። ይባያንን ጀዋዝ ማለት ነው። ግልጽ ነው። ሰላሙ አለይኩም እና አሰላሙ አለይኩም አሰላም እ ሰላም አለይኩም አለይኩም ጥለን አሰላሙ አለይኩም እና ሰላሙ አለይኩም አሰላሙ አለይኩም መንቁ عن النبي صلى الله عليه وسلم እኮ ትርጉም አላት። አል ትርጉም አላት። ዴፊኒት እና ኢንዴፊኒት አርቲክል ይባላል። ዴፊኒት ትሆናለች ምን ወንቁሉን ነው የምናደርገው ተጓብተናል።